ሁለተኛው ዘገባችን ደግሞ ወደ ቤይሩት ነው የሚወስደን። በሊባኖስ ቤይሩት ነዋሪ የሆኑ ኢትዮጵያውያን ሕይወቷን አጠፋች የተባለችው የዓለም ደቻሳ ሞት ከተነገረበት ማግስት አንስቶ ቤይሩት ወደሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ቁጣቸውን ሲያሰሙ መቆየታቸውን የጅዳው ወኪላችን ነቢዩ ሲራክ ዘግቧል። ዓለም ቆንስላው በር ላይ ስትሰቃይ በነበረበት ወቅት የሚደርስላት ማጣቷ ያስቆጫቸው እነዚሁ ኢትዮጵያውያን የቆንስላው ባለስልጣናት መብታችንን ያስጠብቁ አሊያም ለቀው ይውጡ በማለት በተለያዩ መንገዶች ተቃውሟቸውን እየገለጹ ነው። በቤይሩት የኢትዮጵያ ቆንስላ ጀኔራል በበኩላቸው ዜጎች ሕጋዊ ከለላ እንዲያገኙ ጥረት እየተደረገ መሆኑንና ጉዳዩንም የሊባኖስ መንግስት እየተመለከተው እንደሆነ ለዶችቨል አስታውቀዋል። ነቢዩ ሲራክ መከራና እንግልቷን ባይናቸው እያዩት የዓለም ደቻ ሳልፈት ያንገበገባቸው ነዋሪዎች ባሳለፍነው እሁድ በዋና ከተማዋ ቤሩት የእሁድ ጸሎት ለማድረግ በቅጽረ ቤተ ክርስቲያን በተሰበሰቡበት አጋጣሚ ወደ ኢትዮጵያ ኤምባሲና ወደ ኮሚኒቲው ጽህፈት ቤት በማምራት የዓለም ደቻ ሳህልፈት በአስቸኳይ እንዲጣራ እንዲደረግና ዲፕሎማቶች ለዜጎቻቸው የማይሰሩ ከሆነ ሊባኖሱን ለቀው እንዲወጡ በሰልፍ መጠየቃቸው ተጠቁሟል። ለደህንነታቸው ሲባል ይህንን ተቃውሞ ያስተባበሩትን እህቶች ስም ከመግለጽ የተቆጠቡት ወደ ቤሩት ስልክ በመደወል ያናገርኳቸው ኢትዮጵያውያን የተቃውሟቸው ዋና ዓላማ ኢትዮጵያውያን የቤት ሰራተኞች በአሰሪዎቻቸውና በኤጀንሲዎች በደል ደርሶባቸው ለአቤቱታ ወደ ኤምባሲው ሲመጡ በህጋዊ መንገድ ስላልመጣችሁ ጥበቃና ህጋዊ ከለላ አናደርግም እያሉ ስለሚያንገላቷቸውና አለም ደቻሳ በሀገሯ ባንዲራ የቅርብ ርቀት ስትረገጥ ዲፕሎማቶች ተመልካች መሆናቸው በመብት ጥበቃው ዙሪያ ስጋት እንዲያድርባቸው ማድረጉን የሰጡት አስተያየት ተናግረዋል። ሰላማዊ ሰልፉን ለማድረግ ምን እንዳነሳሳቸው ጠይቄያቸው በሰጡት አስተያየት እንዲህ ብለዋል። የሰላማዊ ሰልፍ ዓላማ ስራቸውን በስነ ስርዓት አይሰሩም። እነሱ የግል ህይወታቸውን ነው የሚያስፋፉት። አሁን ሀብታሞች ናቸው እነሱ የተው ችግራዩ ይውጡልን ነው ካልሰሩ ገባ መንግስት ከዛ አይደለም ሰው ቀርቶ ኩባያ ሲወጣ ያውቃል። ህገወጥ ናችሁና ለኢትዮጵያውያን ሰላም ካሉ ቢሮውንም መዝጋት ህገወጡ። ለምሳሌ ዛሬ ለአባይ ለምናምን እየተባለ ብር ይከፈላል፣ መቶ ዶላር ይከፈላል፣ ብዙ ነገር ይደረጋል። okay እርዳታ ላይ ሲሆን ግን ደግሞ ህገወጥ አንረዳም የሚል ነገር አይሰራም። እናቱ ቤት ሰርፎት ምትመጣ የለም አይደለም እንዴ ካልሰራችሁልን በቃት ውጡ። እርስ በርስ እየተሰባሰብን እንኖራለን። አሁን ነገ እኔ ኤምባሲ ፊት ለፊት ብመጣ ያኔ ምንም ማንም አይረዳኝም ማለት ነው። ስለዚህ ሊቀመጥ ምን ያደርግልናል? በህገወጥ መጣችሁ ይላሉ ግን a força መቶ ዶላር ከፍለ ይታደስልሃል። በህገወጥ ከመጣ ለምን ፓስፖርት ያድሳሉ? ይዝጉት። አለም ደቻሳ እንዴት ነው ማጣራትን ደረጃ ላይ ደርሷል አሽከሬን አልሄድም እንደሰማሁት ሰውየው እስር ቤት እንደገባ ድጋሚ ሰምቻለሁ። የኢትዮጵያ መንግስት ወደ ሰባ ሺህ የሚጠጉት ኢትዮጵያውያን ለገንዘብ መሰብሰብ ብቻ ሳይሆን መብታቸውን ሊያስጠብቅላቸው ይገባል በማለት በምሬት አስተያየት የሰጡኝ አንዳንድ ነዋሪዎች በህገ ወጥ አሸጋጋሪዎች ወደ ሊባኖስ እየጎረፉ የሚገኙትን ዜጎች ደህንነት ለማስጠበቅ በህገ ወጥ አዘዋዋሪዎች ላይ ጥብቅ እርምጃ ከመውሰድ ጀምሮ ለጉዳዩ ትኩረት በመስጠት መላ ሊዘይድ ይገባል ብለዋል። እኒሁ አስተያየት ሰጪዎች በማከልም በተለያዩ ሀገራት አድርገው ወደ ሊባኖስ ለስራ የሚገቡ ዜጎችን መብት ማስከበርና ችግሩን መገደብ የሚቻለው በሁለቱ ሀገራት መካከል ከዓመታት በፊት የተቋረጠው ሰራተኛን በህጋዊ መንገድ የማስገባቱ ግንኙነት ሲጀምር ብቻ መሆኑን በአጽንኦት ይናገራሉ። ኢትዮጵያ ኤምባሲ እኛ ቆይተናል። አሁን ለሚመጡ ልጆች ህጋዊ አይደለም የሚመጡት። ለምንድነው መንግስት ዘግቷል፣ ቪዛ እንዳይሰጥ ከልክሏል። ቢመጡም ማንም የሚከራከርላቸው የለም፣ ቢሞቱም ምንም ነገር የለም። ገባ በህጋዊ ነገር በሚል ማለት ነው መሰብ አለበት። ሁሉም ችግርተኛ መጥቶ ራሱን መለወጥ ይፈልጋል። ሀሳባችን ይቀበሉ፣ አስተያየታችን ይቀበሉ። በተጠቀሱትና በተመሳሳይ ሁኔታ በሚሰነዘሩ ቅሬታዎች በኢትዮጵያና በሊባኖስ መንግስት መካከል ህጋዊ ሰራተኛው ሊጀመር የሚችልበት ተስፋ ስለመኖር የጠየቅኳቸው በሊባኖስ የኢትዮጵያ ቆንስል ጀኔራል አሳመነው ደበሌ እንዲህ ብለዋል። የሚመጡት እኮ ሰሞኑን ከገጠር የሚመጡት እኮ ማንበብና መጻፍ የማይችሉ ናቸው። እንኳን ብሩን ዶላሩ መቶ ይሁን አንድ ይሁን የማያውቁ በጣም የሚያሳዝ ዲፕሎማቶችን በማብዛት ሰውን በመመደብ መፍትሄ ያገኛል ብዬ አላምን። በግለሰብ ቶቻችን ህጋዊ ከለላ እንዲያገኙና በህጋዊ መንገድ ከእድሜያቸው ደረጃ፣ ከትምህርታቸው ደረጃ፣ ከጤናቸው ደረጃ በእኛም በህጋዊ ኤጀንሲዎች ሰራተኛ ሚኒስቴር ባወጣው ደንብ መሰረት አቅርበን ጉዳዩን እየተመለከቱት ነው በሊባኖስ መንግስት በኩል። ለጀርመን ድምፅ ራዲዮ ነቢዩ ሲራክ ከሳውዲ አረቢያ